لله እንደገና ወሰለዋቱ ወጠይባቱ ከዛ በተቻሉ አንድ ነው እዚህኛው ላይ ደግሞ አተህያቱ አልሙባረካቱ አሰለዋቱ ጠይባቱ አሰለዋቱ አጠይባቱ አሰለዋቱ ወጠይባቱ ቋቢል ማለት ትንሽ ይለይ ነበር አላየሃል እዚህ ጋር ነው ለውጡ التحيات المباركات الصلوات الطيبات ከዚህ በኋላ ሰላም አለይካ አዩሃ ነብዩ ወራህመቱላሂ ወበረካቱ አንድ ነው የአብዱላህ መስዑድም የአብዱላህ ኢብኑ አባስ ማለት ነው ምን ማለት ነው التحيات المباركات የተባረኩ የሆኑ የክብር መገለጫዎች የአክብሮት ቃላቶች አሰለዋቱ ጠይባቱ ቆንጆና ጥሩ የሆኑ ሶላቶችም ሊላሂ ለአላህ ነው የሚገቡት ማለት الى اخره ከዚህ በኋላ طيب السلام عليك ሰላም የሚለው አንዳንድ ላይ ሰላሙን አለይከ የሚልም አለ አሰላሙ አለይከም አለ ሁለቱም ይቻላል ይላሉ ነገር ግን አሰላሙ አለይከ ያለው ይመረጣል ነው አሰላሙ አለይከ አዩሃ ነብዩ ምን ማለት ነው አሰላሙ ሚን النقص والعيب ከጉለት ከእንከን ከማንኛውም አደጋ ከማንኛውም ብልሽነት ሰላም መሆን በአንቱ ላይ ይውረድ በአንቱ ላይ ይስፈን ያ ረሱላህ ማለት ነው አሰላሙ አለይከ አዩሃ ነብዩ ሲል አው አለይከ ማለቱ አሁን ማናገርህ ማለት አይደለም ሙጀረዱ ሰላም ሰዋውን ካነ ሐድረን አው ጋይበን ነብያችን ባጠገቡ የሚሆኑም አይሆኑም ያው ሲባል አሰላሙ አለይኩም እንለው ከ የሚለው አንተ ለማለት ነበረ ነገር ግን እቅርብ ባይሆኑም ያው የተፈለገው ፍሬ ሐሳቡ ነው እንደው ሰላም በሳቸው ላይ ይስፈን ማለት የተፈለገው ቀረቡ መራቁም ማለት ነው ቀሪበን አው بعيدا حاضرا او غائبا حيا او ميتا ሞቱም በህይወትም ኖሩ ራቁም ቀረቡም ያው የተፈለገው ሰላም በሳቸው ላይ ይሁን የሚለው ነው ማለት ነው እና የምትባለው ይሄዱ የሚቀራው በሚስጥር ነው አተያቱ በሚስጥር ነው የሚቀራው ነብያችን ሊሮች ነብያት ሳይጠቀሱ እሳቸውን ብቻ ተህያት ላይ መጠቀሱ ለሳቸው የተሰጠውን ክብር ያሳያል ይላል አዳን ላይ የሳቸው ስም ነው ያለው እዚህ ላይ የሳቸው ስም ነው ያለው የአላህ ስም ተሰብዙ ጊዜ የነቢያችንን ስም ማይነሳበት በጣም አናሳ ነው ወራህመቱላሂ አላህ እዝነት የሚባል ባህር ያለው ስለዚህ ወራህመቱላህ እዝነቱም صفه حقيقيه لله تعالى تليق بجلاله ለአላህ ክብር ተስማሚና የሚገባው በሆነ መልኩ እዝነት ይሰጠዋል አለው እዝነት ማለት ነው ይርሐሙ ኢባደሁ ይርሐሙ ቢሃ በዛች በእዝነቱ ባሮቹን ያዝንላቸዋል ያጣቀማቸዋልም በረካ ማለት አልኸይሩል ከቲሩ من كل شيء ከማንኛውም ነገር ጠቃሚ ሆኖ ብዛት ያለው ነገር በረካ ይባላል وهذا ذكر مبارك ይላል ለምሳሌ ቁርአንን የተባረከ ትውስት ነው ወይም አስተዋሽ ነው ይላል አሰላሙ አለይና ማለት በእኛ አሁን እዚህ ቦታ በተገኘ ነው ኢማም ሊሆን ይችላል ተከታዮችንም መላእክቶችንም የሚያካትት ነው ማለት ነው እሺ ከዚህ ሐዲስ እንግዲህ የምንወስደው ነገር ቢኖር ይሄ አተህያቱ የሚለው እስከመጨረሻ ምን ተብሎ ይጠራል ተሸሁር ተብሎ ይጠራል ተሸሁርን ታቃለህ ተሸሁርን ቀርተሃል ወይም ተሻሁድን ረስተሃል ከተባለ አተህያቱን እስከመጨረሻ አልቀረሃው ማለት ነው ተሻውድ እንግዲህ አራት እና 3 ረካዓ የምንሰግድባቸው ሶላት ላይ ሁለት ጊዜ ይባላል ሁለት ምን የምንሰግድበት ላይ ደግሞ አንዴ ብቻ ይቀራል ማለት ነው ግን የመጀመሪያው አራት ረካ ከሆነ የምንሰግደው መጀመሪያ ላይ የምንቀመጠው ሁለት ረካ ስንቀመጥ መቀመጡ ዋጅብ ነው መቅራቱ ተሸውድ መቅራቱ ዋጅብ ነው እንላለን በመጨረሻው ላይ ግን መቀመጡ ግዴታ ነው እሺ التشهد الاول واجب عند الحنفيه والحنابلة ومستحب عند غيرهم مالكيانا ሻፊዒያው ጋር ሱና ነው ተወዳጅ ነው ማለት ነው ተሸሁድ እንግዲህ በብዙ አይነት በብዙ ከብዙ ሱሐባ በብዙ መልኩ መጥቷል ያ ሁሉም ዝሮ ዝሮ ያለ ነው ብዙ ሱሐባ ከማውራቱ ጋር ግን የአብዱላህ ኢብኑ መስዑድና የአብዱላህ ኢብኑ አባስ ተሸሁድ ተብሎ ይታወቃል ከሁለቱም ደግሞ የተሻለና ያማረው ተሸሁድ ኢብኑ መስዑድ የአብዱላህ ኢብኑ መስዑድ ተሸሁድ ነው ለምን አተህያቱ ሊላህ ይላል ንግነ ወሰለዋቱ ወጠይባቱ ብሎ ስለሚነሳ ጥሩ ነው ማዕናው ሰፋ ያለ ነው ይላል እሺ ያው አሰላሙ የሚለው የአላህ ስም ነው اسمه من اسماء الله الحسنى መሆኑ ግልጽ ነው ሳሊም من النقائص والعيوب ማለት ነው እሱም ሰላም የሆነ የፈጠራቸው ፍጥረታቶችም ከአደጋና ከመጥፎ ሰላም አድርጎ የሚጠብቅ ለማለት ነው የተፈለገው ጃሚዕ ለልኸይራት ነው መልካም ነገር ሁሉ ያካተተ እንደማለት ነው አሰላሙ አለይኩም የሚለው አሰላም የሚለው ማለት ነው ያላህ ቀጥሉ وعن وعن فضالة ابن عبيد رضي الله عنه قال سمع رسول الله صلى الله عليه وسلم رجلين يدعو في صلاته ولم يحمد الله ولم يصلي على النبي صلى الله عليه وسلم فقال عجله عجله هذا ثم دعاه فقال إذا صلى أحدكم فليبدأ بتحميد ربه والثناء عليه ثم يصلي على النبي صلى الله عليه وسلم ثم يدعو بما شاء رواه, رواه أحمد ثلاثة والصحاح الترمذي وابن حبان والحاكم وعن فضالة بن عبيد رضي الله عنه أنه قال فضالة بن عبيد تبع الصحابي أترون على من سمع رسول الله صلى الله عليه وسلم يا الله ملكتنيا سمو سميتوا رسول رسولناچو ምንን የሰሙት ረጁላን ሰውየን يدعو دعاء ሲያደርግ في صلاته ሶላቱ ዱዓው ላይ ወይም ደግሞ ቢሶላቲ ማት ያው ሶላት ውስጥ ማለት ነው ወይም ደግሞ في دعائه ማት ያስከዳል ወለም يحمد الله ግን አላህን አላመወገሰም አላመሰገነም ነበረ ወለም يصلي على النبي صلى الله عليه وسلم ነብያችን ላይም ሶላዋት አላወረደም ነበር እንደው የሚፈልጋት ነገር ብቻ ለምኖ ሄደ ማለት ነው فقال عاجل هذا ይሄ ሰው ተጣድፏል አሉ فقال رسول عاجل هذا ማለት ይሄ ሰውዬ ጠድፏል ቸኩሏል አሉ ይቸኩልም መቼም ማወቅ አለበት ቁም ነገር መድረስ ስላለበት ثم دعاه ከዚያም ጠሩት ናስ ናስ ወንድም ያሉት መጣ فقال አሉት اذا صلى احدكم ማንኛቸውም አንዳቸውም ቢሆን ሲሰግድ ያሉት فليبدا بتحميد ربه እንግዲህ ዳ ሶል ጥሬ ቃሉ መስገድ ማለት ሲሆን ግን ዱዓ ነው የተፈለገው الصلاه لغه الدعاء ስለሆነ اذا صلى احدكم اذا دعا احدكم አንዳችሁ ዱዓ በሚያደርግ ሰዓት فليبدا بتحميد ربه ጌታውን በማመስገን والثناء عليه በጌታው ላይ በማወደስ ይክፈት ወይም ይጀምረው ዱዓውን አሉ ثم يصلي ከዚያም ደግሞ ደግሞ ሶላዋት ያውርድ على النبي صلى الله عليه وسلم በነብያችን ላይ ከዚያ በኋላ ደግሞ ثم يدعو بما شاء የፈለገውን ትዳርም ከሆነ ጤናም ከሆነ ሀብትም ከሆነ ዱዓ ያድርግ መጀመሪያ አልহামዱሊላህ ቀጥሎ ወሰላቱ ሰላም አላ رسول ቀጥሎ اللهم طول عمري وكثر ارزاقي ወዘተ እንግዲህ የፈለገውን ዱዓ ያድርግ እንጂ بلو جيتا ጌታ يبالم نو جيتا ጌታ የጤና ስጠኛ አይባልም ማንኛውም موتا ለማኝ ايتاچو كهونه ልመና ሊገባ ሲል ቀድሞ እንዲህ ያለ ስጡኝ ለሚለው የሚለው ሰውየው አሞጋግሶ ምን ብሎ አንተ መቼም በጥሩ ነገር ታዋቂ ነህ እንዲህ ያለ ችግር ችግረኞችን ችግር የምትቀርፈው መቼም ካላህ በታች አንተ ነህ ምናምን ብሎ አሞግሶ ምን ብሎ ነው እና ዛሬም የመጣሁት ለሆነ ጉዳይ ነው ምናምን ብሎ ጉዳዩን ነው የሚናገረው እንጂ እንደው ዘሎ እንዲህ ያለ ስጠኝ አይባልም ስለዚህ ነብዩ አለይሂ ሰላቱ ወሰለም ያስተማሩ ያሉት አሁን ዱዓ ሲደረግ አላህ ሲለመን ዝም ዘሎ ይሄን አደጋ ይባልም አላህ የማደጋ አቅሙ ቢኖረውም አደብና ስርዓቱ መጀመሪያ አልহামዱሊላህ الذي خلقنا كذا وكذا ተብሎ ነው ሶላት ወርዶ ነው ሶላትም ስንሰግድ እንደዚሁ መጀመሪያ ተህያቱ ሊላሂ ወሰላዋቱ ወጠይባቱ ያን እናሞጋግሳለን ይህን ስንጨርስ ደግሞ ሶላት አለ ኢብራሂም ያንቀራለን ከዚያ ቀጥለን ደግሞ የምንፈልጋቸውን ዱዓዎች እናደርጋለን አደቡ ይሄን የዱዓ ነው በጥቅሉ ሶላት ውስጥም ሆነ ከሶላት ውጭ طيب رواه احمد امام احمد ዘግበውታል والثلاثه ሶስቱም ዘግበውታል ማን ማን አቡ ዳውድ ትርሚዚ ማን አቡ ዳውድ ነሳኢና ኢብኑ ማጀህ ማለት ነው وصححه الترمذي ترمذي ጥሩ ብሎታል ወብኑ ሒባን ኢብኑ ሒባንና ወልሐኪሙ አልሐኪምም ጥሩ ሲሉ አሞግሰውታል ነው የሚለው እንግዲህ ነብዩ አለይሂ ሰላቱ ወሰላም የሆነን ሰው ሰሙት ዱዓ ውስጣ ወይም ስግደት ውስጣ ብለናል እሳቸው ቁጭ ብለው ሱሱና እየሰገደ ሊሆን ይችላል ዱዓ ሲያርግ ዱዓውን ቀጥታ ሲቀራ ሰሙት ማለት ነው ና ብለው ስበው አስተማሩት رجلا في تشهد صلاته الاخير شرع يدعو ربه መጨረሻ ቅማጥ ላይ ቁጭ እንዳለ ቀጥታ ወደ ዱዓ ሲገባ ሰምተውት ነው አላህን ሳያመሰግን ሳያወድስ ማለት ነው በነብዩ ላይ ሱራ ሳያወርድ ይሄ ሰውዬ ቸኩሏል ማለት ምንድነው የቸኮለው ዱዓው ላይ ነው አጅለ هذا بدعائه በልመና ተጣደፈ ነው ዘሎ ያሽ የሚፈልገት ብቻ ከጠቀሰ ከዛ በፊት መባል ያለበት ትቶ እንደ ማለት ነው حيث لم يقدم او لم يقدم قبل دعائه هذين الامرين هامين ዋና አንገብጋቢ የሚባሉ የዱዓ ስርዓቶችን ሳያጠቃልል ቀድሞ ወደ ዱዓው ገባ ምስጋና ለአላህ ለነብዩ ዱዓ ተደርጎ ነው እንሰራ ተወርዶ ነው ዱዓ መደረግ የነበረበት አደቡን ጥሷል ነው ስለዚህ ለማንኛውም ምንጊዜም ዱዓ ስታረጉ መጀመሪያ አልহামዱሊላህ በሉ ከዛ አሞጋግሱ ከዛ በነብዩ ሰለላሁ አውርዱ ከዛ በኋላ የፈለጋችሁትን ምን ኸይራይ ዱንያ ወልአኺራ ዱንያንም ሆነ አኺራን ጥቅም ለማግኘት ዱዓ አድርጉ ይሄን ይሄን ዱዓ ብቻ አይደለም የተባለው የሚፈልገውን ይቅራ ነው የመረጠውን ይቅራ ነው ከዛ በኋላ في الحديث دليل للعلماءዎች እዚህ ሐዲስ የሚያመለክተን على تقديم الوسائل بين يدي المقاصد የሆነ ነገር የፈለገ ሰው ያ የፈለገውን ነገር ከማድረጉ በፊት እዛ የሚያደርሰውን ነገር መቀም እንዳለበት ያሳያል ለዚህም ሱረቱ ፋቲሃ ሱረቱ ፋቲሃ ተቀላችሁ ትልቁ የዱዓ አደብን ስርዓትን የምታስተምር ሱራ ነች ምዕራፍ ነች ማለት ነው ምን ብላ የምትጀምረው አልহামዱሊላሂ ረቢል ዓለሚን ይሄ ብቻ አይደለም አርራህማን الرحيم ማሊክ የውሚዲን ኢያከ نعبد ወኢያከ نستعين ካለ በኋላ እህዲና ቁሉ እህዲና ነው እንግዲህ ይሄን ካላችሁ በኋላ እህዲና ሲራጦ ሙስተቂም ቀጥተኛው መንገድ ምራን በሉን ያለና አላህ አላህን አመሰጋግኖ አወዳድሶ ከዛ በኋላ የሚገባህ አንተ ነህ አንተ እንዲህ ያለህ ነው የዱንያውም የአኺራውም ሐላፊው አንተ ነህ ብሎ ካሉ በኋላ ቀጥታ ኢህዲና ሲራጦል ሙስተቂም አሁንም ምስጋና እናደርጋለን ሱራት አለ ነብይን እንጨምራለን ቀጥታ ወደ ዱዓችን ገባለን ከዛ በኋላ ማለት ነው الوسائل እሺ ابن القيم دعاء من اقوى من اقوى الاسباب في دفع المكروه የምንጠላውን ነገር ለመገፍተርና ለመከላከል ትልቅ መሳሪያ ሚሳኤል ማለት ዱዓ ነው ዱዓ ደግሞ ቀልባችን ፈርቶ ሰውነታችን ሰበርበር ብሎ ተናንሰን ተዋርቀን ቀልባችን ቀጥኖ ከቢዝነት ነፃ ሆነን ወደ ቂብላ ዙረን በንጽህና ላይ ሆነን እጆቻችንን አንስተን አልহামዱሊላህ ወሰላሁ ብለን በነብዩ ላይ ሰላዋት አውርደን የምናደርገው ዱዓ ከሁሉም በላይ እንደሚበልጥና አስተማማኝ አውንታዊ መስ እንደሚያመጣ የሚታመንበት ነው ይላሉ ሙቀይም ረሂመሁላህ ይሄ ነው መሆን ያለበት በንጽህና አካላዊም ንጽህና ውስጣዊም ንጽህና ወደ ቂብላ መዞር እጅማን እጆችን ማንሳት ለአላህ ተዋርዱና ዝቅ ብሎ ሰውነቱ ሰበርበር አድርጎ ማለት ምን ማለት ነው ያው ሳይንጠራሩ ማለት ነው ጉራ ሳያሳዩ ማለት ነው የተደረገ ዱዓ በጣም ወሳኝና ወሳኝ ነው ብለዋል ለዱዓው ማደብ አላህ ያድለን ያደረግነውን ዱዓ ይቀበለን ቀጥሎ መስል وعن أبي مسعود الأنصاري قال قال بشير بن سعيد يا رسول الله أمرنا الله أن نصلي عليك فكيف نصلي فكيف نصلي عليك فسكت ثم قال قولوا اللهم صل على محمد وعلى آل محمد وعلى آل كما صليت على إبر على آل إبراهيم وما بارك على محمد وعلى آل محمد كما باركت على آل إبراهيم في العالمين إنك حميد مجيد وسلامك وسلام وسلامك ما علي عل وسلامك ما علمتم رواه مسلم وزاد ابن خزيمة فيه فكيف نصلي عليك إذا نحن صلينا عليك في صلاتنا وعن أبي مسعود رضي الله عنه أبو مسعودنا ابن مسعود لا يالو እንዳይመሳሰሉባችሁ አቡ መስዑድ ማለት የመስዑድ አባት ማለት ነው ኢብኑ መስዑድ ማለት ደግሞ የመስዑድ ልጅ ማለት ነው ሰዎች ይለያያሉ ይሄ አቡ መስዑድ በድሪ በመባል ይታወቃል ረዲየላሁ ዐንሁ ቃለ አለ ምን አለ ቃለ በሽሩ ኢብኑ ሰዕድ በሽር ኢብኑ ሰዕድ በመባል የሚታወቀው ሰውዬ አለ ምን አለ ያ ረሱላህ አለ ያ ረሱላህ አንቱ የአላህ መልእክተኛ ሆይ አመረና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 አስተምረውታል ነው ሶላተ ኢብራሂምያ በነገራችን አባባሉ ልክ ቅድም የአብዱላህ መስዑድና የአብዱላህ አባስ ተሸውር እንደነገርኳቸው እንደተለያየ ይሄም የሚለያይ ዘገባ ነው አንዱ ዘገባና አንዱ ዘገባ ይለያያሉ በሁሉም ጊዜ ጸድቋል ማለት ነው ወደ ሰባት ይላሉ ዑለማዎች ነው اللهم صل على محمد በመሐመድ ላይ ሰለዋት አውርድ وعلى ال محمد በመሐመድ ቤተሰቦች ማን ነው የመሐመድ ቤተሰቦች ማን ጠቅላላ አማኙ ሁሉ የሳቸው ቤተሰብ በመባል ይታወቃል ነው ሚስቶቻቸውን ብቻ አይደለም ልጆቻቸውን ብቻ አይደለም ከማ ሰለተ على ال ابراهيم በኢብራሂም ቤተሰቦች ላይ እንዲያወረድኩ ሁሉ وبارك على محمد በመሐመድ ላይ ባርክ በረካና አውርድ وعلى ال محمد በመሐመድ ቤተሰቦችም ከማ ባረክተ على ال ابراهيم በቤተሰቦች ላይ በረካው ረድኤቱን እንዲያመጣውን ሁሉ في العالمين በዓለማት ውስጥ انك انت ማለት ያ አላህ ሐሚዱን ምስጉን መጂድ የተላክ ጌታ ነህና ብላችሁ ዱዓ አድርጉልኝ አሉ ወሰላሙ ከማ አለምቱም ሰላም አባባሉ በኔ ላይ እንደምታውቁት አሰላሙ አለይካ አዩሃ ነብዩ ይሉ ስለነበረ ከዛም በፊት ያው አልተደናገሩም ማለት ነው ሶሉ የሚለው ሲመጣ ግን ሶላዋቱ መስገድ ነው ምን ማለት ነው አልተረዱትም ነበር ያው ነገሯቸው وزاد ابن خزيمه ያው ሙስሊማቸው የዘገቡት ኢብኑ ኹዘይማ ደግሞ ጨምሯል فيه ዝሁ ሶላት ኢብራሂምያ ላይ ወይም እዚህ ዘገባ ላይ ማለት ነው فكيف نصلي عليك فكيف نصلي عليك የሚለው ላይ ጨምሯል ምንድነው የጨመረው ይሄ ላይኛው ማለት فكيف نصلي عليك የሚለው اذا نحن صلينا عليك في صلاتنا ምትለዋን ጨምሯል اذا نحن صلينا እኛ በሰገድንበት ሰዓት عليك ባንቱ ላይ ሶላዋት እንዴት ነው የምናወርደው فكيف نصلي عليك في صلاتنا ማለት ነው ሶላዋታችን ውስጥ እንዴት አገነው ዱዓችን ላይ ወይም ሶላታችን ላይ እንዴት ዱዓ እናደርገው ባንተ ላይ ሶላት የምናወርደው ሲላቸው ቁሉ اللهم صل على محمد ብለው ዱዓውን አስተማሩት ነው طيب في العالمين انك حميد مجيد ሰሃቦች በጥቅሉ ሰሃቦች ለረሱል አለይሂ ሰላቱ ወሰለም አላህ ባንቱ ላይ ሶላዋትም ሶላትም እንድናወር ሰላምታም አዞናል ሰላምታው አልጠፋንም ሶላዋቱ ግን እንዴት ማወራሩ ጠይቀው ነበር አላህ አዞናል ያሉበት ያዩ አለ ምን ሰለላሁ ዐለይሂ ወሰለም ተስማስላላቸው ከዛም ሳቸው አስተማሯቸው ያንን ዱዓ ሲቀሩ ኑረዋ ሶላታቸው ላይ ነው እንግዲህ ነብያችን ወንጀል የለባቸውም ያለፈውን ወንጀል የወደፊቱም ወንጀልህ ተምረዋል ተብለው ነበር አሁን ዱዓ አድርጉላቸው ዱዓ አደረገልኝ ሰው ሸፋዓይን ሊያገኝ ይችላል ብለው ነብዩ መሐመድ ሰለላሁ ዱዓ አድርገዋል አበረታተዋል ለምን አስፈለገ ለሳቸው ዱዓ ማድረግ ያስፈልገው ለምን ነው ቢባል ደረጃቸውን ከፍ ለማድረግ እንጂ ወንጀለኛ ሆነው ስጋ ታዝሮ አይደለም ማለት ነው እኛ ዱአ ባረግን ቁጥር የሳቸውም ደረጃ የኛም ደረጃ ይጨምራል እኛም ዱአ ባረግን ቁጥር ለሳቸው አጅራችን መንሰላ አለየ ዋሂዳ ሰለላሁ ዐለይሂ ቢሃ አሽራ ባሩት መሰረት ያው አጅራለው ማለት ለሁላችን ለሳቸውም ለሚያደርገው ማካ ሶላት አለ ነቢ ዋጅብ ነው ዋጅብ አይደለም የሚል ተወሰነ خلاف አለ ዞሮ ዞሮ መጨረሻ ላይ መባል አለበት ነው መጨረሻ ግማተ ላይ ጥሩ وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إذا تشهد أحدكم فليستعذ بالله الأربع يقول اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال متفق عليه وفي رواية لمسلم إذا فرغ أحدكم من التشهد الأخير طيب وعن أبي هريرة رضي الله عنه ከአቡ ሁረይራ ተዘገበ ስራችን አላህ ይላቸውና انه قال قال رسول الله يا الله መልእክተኛ አሉ ምን አሉ اذا تشهد احد አንዳችሁ አተህያቱን በሚቀራ ሰዓት ከዛ ከቀራ በኋላ እንደውም ሰላቱ ኢብራሂምያን ከቀራ በኋላ فليستعذ بالله من اربع ከአራት መጥፎ ነገሮች በአላህ ስም ይጠበቅ ከአራት ነገር እንዴት ብሎ ነው ከዛ ካራቱ ሲዓዛ የሚያደርገው አባባሉን ዝህ ይነግረን ነው የቁሉ ይበል اللهم اني اعوذ بك ጌታዬ ባንተ ተጠበቃለሁኝ من عذاب جهنم كجهنم ቅጣት ومن عذاب القبر ቀብር ውስጥ ከሚያጋጥሙ ቅጣቶችም ومن فتنه المحيا በህይወት እያለሁ ከሚያጋጥሙ ፍትናዎችም ወልመማት በሞት ጊዜ ከሚያጋጥሙ ፈተናዎችም ባንተ ተጠበቃለሁኝ ومن شر فتنه المسيح الدجال ዓለምን የሚቃኝ ግንባሩ ላይ ካፊር የሚል ጽሁፍ የተዘበት አደገኛ ሁሉንም የሚያከፍር የሆነ ወደፊት ይመጣል ተብሎ የሚጠበቅ ደጃል የሚባል አለ ከሱ ፊትናም ጠብቀኝ ዓለምን ከሐረመን ውጭ ያደርሳል ያን ጊዜ ሁሉን ያከፍራል እሱ ፈተናው ከባድ ነው ከሱም ተንኮል ጠብቀኝ ብላችሁ ዱዓ አድርጉ ብለዋል ይሄም ዱዓ ይቀራል ነው متفقون عليه የሙስሊም ዘገባ ግን ያብራራዋል በደም ለምን اذا فرغ احدكم من التشهد الاخر ከመጨረሻው አተህያቱ እና ሱራተ ኢብራሂም እንደጨረሰ ይሄን ዱዓ ይቅራ ነው የሚሉት እንጂ መጀመሪያው ቅማጤ ላይ አይቀራም ማለት ነው المحيا والممات የሚለው መስደራ ሚሚያን በሚም የሚጀምሩ ስርወ ቃል ናቸው ይለናል ዙሮ ዙሮ ማህያና መማት በህይወት የምንኖረው ኑሮና ከሞትም በኋላ ያው የቀብር ውስጥ ሰላም መኖር መቀጣት ስላለ እዛ ጠብቀኝ ነው መሲሑ ደጃል የሚለው መሲህ ለምን ተባለ ነብዩላህ ኢሳ መሲህ ይባላል አይደል ይሄም ይሄም ደጃልም መሲህ ተብሏል መሲህ የተባለበት እንግዲህ ትርጉም ብዙ ትርጉም ሰጥተዋል ዑለማዎች አንደኛው እግሩ ይሄ ጫማው ልሙጥ ያለ ነው ልሙጥ ያለ ሁሉ መሲህ ይባላል ይሄ አንዱ ትርጉም ነው ሌላው ደግሞ ለአንሁ የምሳሁ ነው ምድርን ያዳርሳልና ነው መሲህ የተባለው ወይም ለኢሳ ደግሞ መሲህነት በእጃቸው ዳብሰው በሻ ያለበትን ሰው ያሻሹትና ሀይ ይሆን ነበር ለዛም ነው መሲህ የተባሉት የሚባል ነገር አለ አልመሲህ ከተባለ ምን ማለት ነው ኢሳ ማለት ነው አልመሲህ ይዝም ካልኩኝ አሁን ለምሳሌ ኢሳ ማለት ነው ለደጃል ሲቀራ ግን ምንድነው የሚባለው መሲሁ ደጃል እንዴት አይዘም ቀረው አልመሲህ ይባላል አንድ ላይ ደጅ አብሮ መንጣት አለበት اذا اطلق المسيح فهو عيسى اما اذا كان للدجال فيقال مسيح الدجال ሌላው ይሄ ሐዲስ ትልቅ መልእክት አለው رسول صلى الله عليه وسلم كما جاء في صحيح البخاري انكم تفتنون في قبوركم مثل او قريبا من فتنه المسيح من فتنه الدجال ከደጃል ፈተና ተመሳሳይ ወይም ቀረብ የሚል ቅጣት ቀብር ላይ ጠብቃችኋል ብለዋል አርሱና ወልጀማ يؤمنون بان الناس يعذبون في القبور ያው መቀጣት ያለባቸው አካሎች ቀብር ውስጥ እንደሚቀጡ ከአኺራው በፊት ማለት ነው وقال الذين في النار لخزنة جهنم ادعوا ربكم يخفف عنا يوما من العذاب الله يتبقى እና እነዚህ ዱዓዎች መቅራቱ በጣም ተመራጭ ነው መጨረሻ ላይ ከባድ ናቸው ማንኛውም ነብይ የደጃል ነገር ሳያስጠነቅቅ አልሄደም እኔም በድጋሚ የደጃል ነገር አደራችሁን ብዬ ማስጠንቀቂያ አይቀርም ብለዋል እና ወደ ሲመጣ ግንባሩ ላይ ከፈረ ታፋ ራ ተጽፎበት ከፈረ የሚለው ለየብቻ ፊደሎች ተጽፈው ማለት ነው ይመጣ ብለዋል እንደገና አንድ አይና ነው ብለዋል አዕወር አንድ አይና ነው ስለዚህ ጌታ ነው ብሎ የሚመጣው ከሚገርማችሁ ደግሞ ዝና ሰማዋን አዝንብ ስላት ታዘንባለች ምድርን አፍርቂ አብቂ ስላት ታበቅላለች የጌትነት አንዳንድ ባህሪዎች ይታዩበታል አሁኑ ድርቅ ያደርገዋል አሁኑ በርግ ያደርገዋል ሰውን ለመፈተን ማን ይሄማ ፈጣር ነው እንዴ ሰውን ገሎ ይሄው ገደልኩኝ መግደል እንችላለሁ መቀስቀስ እንችላለሁ ወይ መቀሰቀሳ ብዙ ፈተናዎች ይታያሉ በሱ ላይ እና ጌታ ነው ብሎ ዝናብና ሰማይና ዝንብ ብሎ ሲያዘንባት ምድርን አብቂ ብሎ ሲያበቅል ጌታ ነው ብላችሁ እንዳታምኑ ኢነ ረበኩም ለይሰ ቢአዕወር ብላ ይሄ አንድ አይና ነው እና ያንተ ጌታ ግን አንድ አይና አይደለም እናንተ ጌታ አንድ አይና አይደለም ጥንድ አይና ያለው ነው ማታቸው ነው ስለዚህ ደጃው ነገር ብዙ መገለጫ ተነግረዋል አላህ ይጠብቅን ከሱ تفضلوا وعن أبي بكر الصديق رضي الله عنه أنه قال لرسول الله صلى الله عليه وسلم علمني دعاء, دعاء أدعو به في صلاتي قال قل اللهم إني ظلمت نفسي ظلما كثيرا ولا يغفر الذنوب إلا أنت فاغفر لي مغفرة من عندك وارحمني إنك أنت الغفور الرحيم متفق عليه وعن أبي بكر الصديق رضي الله عنه كأبو بكر الصديق تزقب أبو بكر الصديق ما نسمعه اول خليفه ከነብያችን ቀጥለው ሙስሊሙን መሪ ሆነው ያስተዳደሩ ከአራቱ ኹለፋዎች የመጀመሪያው ናቸው ከአስሩ አሻት ሙበሸር ቢጀና አንደኛው ናቸው ስማቸው የአቡበከር የአቡ ሁረይራ አላኩም የአቡበከር ናኩት ስምና ኩንያ ታውቃላችሁ ስም ሲባል normal ስም ነው ኡሙ ሲሪን ኡሙ ኢምራን አቡ ኢምራን አቡ ከዛ የሚለው ይሄ ኩንያ ነው የሚባለው ልዩ መጠሪያ ነው ስም ማለት ግን ዋና ስም ነው ኢብኑ ቁሃፋ የሚለው ቅጽል ስም ነው የቁሃፋ ልጅ ማለት ነው ፈልጋችሁ አገኛል ነገር እሺ አቡበክር ሲዲቅ ረዲየላሁ አንሁ በጣም ታዋቂ ስለሆኑ ብየ ነው انه قال لرسول الله صلى الله عليه وسلم ለአላህ መልእክተኛ ጥያቄ አቀረቡ ምን ብለው علمني دعاءا علمني አስተምረኝ ዱዓአን ጸሎትን አድዑ ቢሂ በሱ ምለምንበት ይሆነ في صلاتي صلاه ውስጥ እያለሁ ዱዓ ላይ ወይም ሶላት ውስጥ እያለሁኝ በመቅራት ዱዓ ማድረግ የምችለው ቃላትን አስተምረኝ ብለው ነብያችን አለይሂ ሰላም ጠየቋቸው እሳቸውም ቃለ አሉ ቁል በል አሏቸው اللهم يا الله ማለት ነው ኢኒ እኔ ظلمت نفسي ነፍሴን በድያለሁ ظلما كثيرا ብዛት ያለውን ግፍ ብዙ የሆነን ግፍ በድያለሁ ነፍሴን ولا يغفر الذنوب ወንጀልን አይምርም ኢላ አንተ አንተ እንጂ ማንም ሊምር የሚችል አካል የለም ስለዚህ መለመን ያለብህ አንተው ነህ ስለሆነ فاغفر لي ምህረት አድርግልኝ مغفرة من عندك ካንተ የሆነ ምህረት ስጠኝ ወርሐምኒ እዘንልኝ ኢነከ አንተ ማለት አንተ الغفور الرحيم መሐሪው አዛኙ ነህና ማረኝም እዘንልኝም ያ አላህ ብለህ ዱዓ አድርግ አሏቸው متفقون عليه ስለዚህ እኛም ደግሞ የቸውን አስተምሮት እንኳን ጠይቀው ተረሳቸው አመጡልን ዱዓ አደራረግ ነገሩን እኛም ሸምደን ዱዓ ማድረግ አለብን ማለት ነው اللهم اني ظلمت نفسي ظلما كثيرا ولا يغفر الذنوب الا انت فاغفر لي مغفرة من عندك وارحمني انك انت الغفور الرحيم የሚለውን ዱዓ መቅራት አለብን ማለት ነው አብዱላህ ኢብኑ ዑስማን ትክክል ያ አቡበክር ስም እንግዲህ في ሶላቲ ማለት ሶላቴ ውስጥ ይሄ ነው ግልጽ የሚታየው ወይም ደግሞ في ሶላቲ ما في تشهودي ማለት ነው ተሸሁድ ላይ ለየት ባለ መልኩ وقبل السلام ከማሰላመቴ በፊት ከሶላቱ መጨረሻ አካባቢ ላይ ላደርገው የሚገባን ዱዓ ብለው ጠየቁ ይሄን አሏቸው ظلمت ظلما كثيرا ብዙ ሲሆን በድያታለሁ ነፍሴን ወንጅያለሁኝ ለጀሃነም እንድትዳረግ አድርጋታለሁኝ ጌታዬ ማረኝ ማለት ነው اللهم اغفر لي ما قدمت وما اخرت وما اسررت وما اعلنت وما انت اعلم به منا ያ ረበል ዓለሚን ያው ብዙ ዱዓዎች አሉ እንደው ለምሳሌ ይህንን ይበል ለማለት እንጂ ሌላም ሌላም ዱዓ መጨመር መቅራት ይችላል ዱዓዎችን ብዙ ዱዓዎች አሉ እሺ ቀጥሉ وعن وائل بن حجر رضي الله عنه قال صليت مع النبي صلى الله عليه وسلم فكان يسلم عن يمينه السلام عليكم ورحمه الله وبركاته وعن شماله السلام عليكم ورحمه الله وبركاته رواه ابو داود باسناد صحيح طيب وائل ابن حجر كتباله صحابي تزجب سراون الله سبحانه وتعالى يوددلتنا انه قال ثم على صليت مع النبي صلى الله عليه وسلم ከነብያችን ጋር ሰግጃለሁኝ እና ፈካነ ነበሩ ይሰሊሙ የሚያሰላምቱ አን የሚኒ በቀኝ በኩል ሶላታቸው መጨረሻ ላይ ዱዓዎችን ከቀሩ በኋላ ወደ ቀኝ ያሰላምቱ ነበር ምን ብለው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብለው ዘወረዳሉ ወደ ቀኝ وعن شماله በስተግራቸውም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የሚለውን አሁን በመቅራት ወደ ግራም ይዞሩ ነበረ አቡ ዳውድ ጥሩ በሆነ ዘገባ ዘግቦታል አለ እንግዲህ ሶላታችን መጨረሻ ላይ من صفه صلاه النبي انه كان يسلم عن يمينه وعن شماله ነው ወደ ቀኝም ወደ ግራም ያሰላምቱ ነበር ወካን يقول السلام عليكم ورحمه الله وبركاته ማለት ነው እዚህ ጋር በመዝሐብ ደረጃ ሰላምታ ፈርድ ነው ወይም ዋጅብ ነው ብለው ያስተምራሉ ማሰላመት መጨረሻ ላይ እዚህ ጋር ብዙዎቻችን የምንረዳው ምንድነው አሰላሙ አለይኩም ብሎ ወደ ቀይ መዞሩንም እንደ ግዴታ የሚወስዱ ሰዎች አሉ ሱና ነው ወደ ቀኝ መዞርና ወደ ግራ መዞሩ ሱና ነው ዋጅብ የሚሆን ወይም ግዴታ የሚሆነው ምንድነው አሰላሙ አለይኩም የሚለውን ቃል ማለታችን ነው እልቲፋቱ መዟዟሩ ሱና ነው አሰላሙ አለይኩም ወራህመቱላሂ የሚለውን ቃል ግን ማንበቡ ወደ ቄብላ ዙሮ ቢሆን ማለት ነው ቁጭ ብሎ ባለበት ሰዓት ይሄ ነው ግዴታ የሚባለው ማለት ነው الصلاه عرفها العلماء شرعا بانها اقوال وافعال مخصوصه مفتتحه بالتكبير ومختتمه بالتسليم صلاه ማለት ምንድነው استراحا ሶላት ምንድነው ብንባል ያው ቋንቋዊ ፍቹ ዱዓ ማለት ነው ግን ሸሪዓዊ ፍቹ ማለት ሶላት ሲባል ምንድነው የምናስበው ምንድነው ከተባል ሶላት ማለት በንግግር ሶላት ማለት ንግግሮች ተግባራቶች ያሉባት ልዩ ተግባር ነች በተክብራ አላሁ አክበር በመባል የምትከፈት አሰላሙ አለይኩም ወራህመቱላሂ ሰላሙ አለይኩም ወራህመቱላሂ በመባል የምትቋጭ የዒባዳ ዘርፍ ሶላት ማለት ነች ይላሉ ለምን وتحليلها التسليم ሚላል تحريمها التكبير وتحليلها التسليم የሚላልና ያው ሲገቡ መጀመሪያ ላይ አላሁ አክበር በመግባት ፈርድ ነው ይሄ ተክቢረቱል ኢህራም ፈርድ ነው ማሰላመትም እንደዛው ማለት ነው አባባሉ ይሄው እንደምታውቁ ሰላም አለይኩም ወራህመቱላሂ ወበረካቱ በቀኝ በኩል በግራ በኩልም እንደዛው هذا هو السلام الذي كان يقوله صلى الله عليه وسلم ويخرج به من الصلاه ከሶላት የሚወጡበት መጨረሻ ማጠናቀቂያው ይሄ ነበረ ከዚህ ውጭ ሌላ ነገር አይታወቅም ማለት ሶላት ሲወጡ በዚህ ቃል ብቻ የሚወጡት وقال قال صلى الله عليه وسلم صلوا كما رايتموني اصلي ብለው كما في صحيح البخاري ስገዱ እንዳያችሁኝ አድርጋችሁ ይሄው እኔ እንደዚህ ሰግዳለሁ ብለው ለሚያያቸው አሳይተዋል ለማያያቸው ደግሞ አሰጋገዳቸውን ወደ ሰውና ሰሃቦቻቸው ማለት ነው ሰላምታ ያው በቀኝ ነው የሚጀመረው የመጨረሻው በግራ ነው የሚደረገው ሁለቱም ሱና ነው ዋጅብ አይደለም መዟዟሩ ብያችኋለሁ ወበረካቱ የሚለው መጨመሩ جائز ነው ይበቃል ይፈቀዳል لفعله صلى الله عليه وسلم كما في كما في روايه ابي داود አንዳንዶቹም ይቀንሱም አሉ አሰላሙ አለይኩም ወራህመቱላህ ብቻ ወበረካቱ የማይጨምሩም አሉ አንዳንድ ቀን ጨምራ አንዳንድ ቀን አይጨምርም ማለት ነው ويكره للامام اطاله قعوده بعد السلام مستقبل القبلة አሰጋጅ ካሰገደና ካሰላመተ በኋላ ወደ ቂብላ ዙሮ መቀመጡ ይጠላል ምናልባት اللهم انت السلام ومن استغفر الله استغفر الله استغفر الله ብሎ اللهم انت السلام ومنك السلام تبارك هذا الجلال والاكرام የምትለውን ዱዓ የሚቀራበት ያክል እንጂ ወደ ሰዎች ነው መዞር ያለበት ተብሏል ለምን ሶላቱን ማጠናቀቁን በዋናት የሚያመለክተው ወደ ሰዎች ዙሮ መቀመጡ ነው ማለት ነው ከውጭ ለሚገባው ሰው ቀጥሉ وعن المغيرة بن شعبة رضي الله تعالى عنه أن النبي صلى الله عليه وسلم كان يقول في دبر كل صلاة مكتوبة لا إله إلا الله وحده لا شريك له له الملك وله الحمد وهو وهو على كل شيء قدير اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد متفق عليه وعن المغيرة بن شعبة كمغيرة بن شعبة زقب رضي الله عنه النبي صلى الله ወሰለም وسلم كان يقول يا الله ملكتنيا يلو نبر بمعنى تزغبلن في دبور كل صلاه مكتوبه የሆነችን ሶላት በጨረሱ ቁጥር ይሉ ነበረ ዱቡር ማለት መጨረሻ ኋላ ማለት ነው መቀመጫችን ዱቡር ይባላል በአረበኛ ከኋላ ስለሆነ አሁንም የሶላቱ መጨረሻ ከወደ ኋላ ያለው دبر يبالال ما دبر كل شيء اخره هنا دبر كل صلاه مكتوبه ما مفروضه ما فرد ከሆነችው صلاتاچو كله مجرشا مجرشا لا يلو نبره من لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير يميلون ይቀሩ نبر ቀጥለውም اللهم لا مانع لما اعطيت اللهم مالك ጌታችን لا مانع ከልካይ የለም لما اعطيت ለሰጠኸው ولا معطي ሰጭ የለም لما منعت ለከለከልከው ولا ينفع አይጠቅምም ዘል ጀዲ የልቅናን ባለቤት ወይም የገንዘብን ባለቤት ሚንከ አንተ ዘንድ አልጀዱ ማለት ያገንዘቡ ወይም ልቅናው አይጠቅመውም አንተ ጋር ሊጠቅመው የሚለው መልካም ስራው ብቻ ነው ማለት ነው ሙተፈቁን አለይ ቡኻሪና ሙስሊም የዘገቡት ሐዲስ ነው ከሰላመቱ በኋላ ይሄንን አውራድ ማለት ተወዳጅነት አለው ማለት ነው ላማኒያ لما اعطيت ولا ولما منع ማለት አይ الذي اعطيته والذي منعته بحكمتك ሀብታም ያረከውም ዲሃ ያረከውም በአንተ በጥበብ ያደረከው ነገር ነው ሀብታም ያረከውን ዲሃ የሚያደርገው የለም ዲሃ ያደረከውን ሀብታም የሚያደርገው የለም ማለት ባጭሩ ለሰጠውም ለነፈከውም ተቃውሞ የሚያቀርብና የሚቀይር የለም ማለት ነው የተፈለገው አልጀድ ማለት የልቅ የሀብት ባለቤት ማለት ነው ወላ ينفع ذل جد የሀብት ባለቤት የገንዘብ ባለቤት የሆነን ሰው አይጠቅምም ሚን ካንተ ዘንድ አልጀዱ ያ ሀብቱ አይጠቅመውም የሚጠቅመው መልካም ሰለው ነው እንደማለት ነው ولا ينفع ولا يصلح ان يكون متعلقا بالجد አላየሃል ይሄንን ዱዓ መቅራቱ ከሰላመቱ በኋላ ተወዳጅነት አለው በተለይ ፈርድ ስራ ከሰገዱ በኋላ ማለት ነው እና ብዙም ይባላል اللهم اجرني من النار ማለት ሰባት ጊዜ اجرني من النار ይባላል መግሪብ ላይ አያተ ኩርሲ ይቀራል 33 33 33 ደግሞ አልহামዱሊላህ አላሁ አክበርና ማነው ሱብሃንአላህ አላሁ አክበር 33 33 ይሆናል መጨረሻ ላይ ላኢላሀ ኢላላህ ወህደሁ እንጠቀመዋለን ማለት ነው አላየሃል عقب اذكار الصلاه ሶላትን ዱዓዎች እናረግ ይሄን እናረጋለን አሁንም ሶላት አለ ነብይ አንረሳ ዱዓ ስናረግ መጨረሻ ላይ ንሰሊ አለ ነቢ ከዛ በኋላ የፈለግነውን ዱዓ ማድረግ እንችላለን ማለት ነው ደግሞ ሌላ ቦታ لا تدع دبر كل صلاه من قول اللهم اعني على ذكرك وشكرك وحسن عبادتك من ደግሞ አለ ያን ስለሚቀራ ያው ካሰላመተ በኋላ ነው በሚለው ሪዋያ አንዳንዶቹ ዱብረ ኩል ሰዓት ዱዓ ከማልጋት ቦዝ ማለት ያው አተያቱን ቀርቶ ሳሰላምት ሊሆንም ይችላል የሚሉም አሉ ማለት ነው ኢንሻአላህ ተዓላ የዛሬው ደርሳችን እዚህ ይጠናቀቃል ዛሬም አላለቀም ቀሪውን ኢንሻአላህ ተዓላ የነገ ወዳ ሰው ይበላል السلام عليكم ورحمه الله